ስድስት ቅርንጫፎች አሉት። ስድስት አይነት ነው ትልቁ ኒፋቅ። ትልቁ ኒፋቅ ስድስት ቅርንጫፎች አሉት። ትልቁ ኒፋቅ ትልቁ ኩፍር አምስት አሉት ብለን ተመልክተናል። ለኩፍር ለብቻው ማለት ነው። ኒፋቅ ላይ የኒፋቅ ስድስት ምኖች አሉት አይነት ቅርንጫፎች አሉት። በምን በምን ሊመጣ ይችላል ኒፋቅ? ተክዚቡ ረሱል ሰለላሁ ዐለይሂ ወሰለም ነብዩን ማስተባበል አንደኛ ኒፋቅ ተክዚቡ ረሱል ሰለላሁ ዐለይሂ ወሰለም ነብዩን ማስተባበል ዝም ብሎ ነው ውሸቱን ነው ማለት ማስተባበል መዋሸትና ውሸት መጫንና ማስተባበል ይለያያል አይደል ያላሉትን ብለዋል ማለት ውሸት መጫን ማለት ነው ያሉትን እውነታ ደግሞ ዝም ብሎ ነው ይሄ እውነት ቁርአንን ይዞ የመጣው ዝም ብሎ ነው ራሱ ዝም ብሎ ተረት ተረት እየተማረ እያመጣ ነው አሉ ሀዘ ተክዚብ ነው ነብይ አይደለም ተክዚብ ነው ተክዚቡ ረሱል ሰለላሁ ዐለይሂ ወሰለም ነብዩን ማስተባበል አንድ የኒፋቅ አንድ መገለጫ፣ ሁለተኛ ተክዚቡ ማስተባበል ባዕዷ ከፊልን ሁሉንም ባይሆን ባዕዷ ከፊልን ማጃአ ቢሂ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ይዘውት የመጡትን ተልእኮ ከፊሉንም መካድ ያው ነው። ሶስተኛ ቦጎቦ መጥላት አረሱል ሰለላሁ ዐለይሂ ወሰለም ነብዩን መጥላት ነብዩን በጥላቻ መመልከት ነብዩን ዐለይሂ ሰላቱ ወሰላም በጥላቻ መመልከት አራተኛ ቡغض بعض ከፊልን መጥላት ማጃአ ቢህ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ያመጡትን ተልእኮ ከፊሉን መጥላት ያው ነው። ነብዩ ዐለይሂ ሰላቱ ወሰላም እንደዚህ አድርጉ ብለዋል። ስለ ዳዕዋ ተናግረዋል፣ ስለ ዒልም ተናግረዋል፣ ስለ ሶላት ተናግረዋል፣ ስለ ጾም ተናግረዋል፣ ስለ ሰው ልጅ ማንኛውም የህይወት ማዕከል ሁሉ ነግረዋል። ነብዩ ዐለይሂ ሰላቱ ወሰላም ነብዩ ያመጡትን የተውሂድንም አካል ይሁን የማንኛውንም የዳዕዋ አካል ይሁን ሶሒህ እስከሆነ ድረስ ያንን መቃወምና መጥላት ጥላቻ ማሳደር የሴት ልጅ መብት ሴት ልጅ ትንሽ ተበድላለች ብሎ የሆነ ጥላቻ ማሳየት ሀዛ ሚን ኒፋቅ የኒፋቅ አንዱ አካል ነው። በወዶ ባዕድን ከፊልን መጥላት ምንም ማጃአ ቢህ ረሱል ሰለላሁ ዐለይሂ ወሰለም ነብይ ያመጡትን መልእክት ማለት ነው። በሴት ልጅ ላይ ትንሽ በደል ተፈጽሟል። ለምን ሚቃብ ስር እንድትግባ ኧረ ትንሽ የሆነ እንደው ሻል ያለ ሂጃብ እንኳን ይሻላል እንጂ ብሎ ዋናውን ጥላቻ ውስጥ ጥያቄ ምልክት ውስጥ መክተት አዛሚን ኒፋቅ የኒፋቅ አንዱ ትልቁ ኒፋቅ ነው። ትንሿ ኒፋቅ አይደለችም። በጉድረቱም ነብዩን መጥላት በጉዱ ባዕድ ማጃአ ቢህ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ያመጡትን ከፊሉን እላይ ተክዚቡ ረሱል ነብዩን ማስተባበል ተክዚቡ ባዕድ ከፊል የመጣውን ከራሳቸው ከነብዩ የደረሰንን ከፊሉን መቃወም ነው። ይላያል አገላለጹ ገብቷችኋል አይደል? ቦግዱ ረሱል ነብዩን ራሳቸውን መጥላት አራተኛው ደግሞ ቦግዱ ባዕድ ከፊልን መጥላት ማጃአ ቢሂ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ካመጡት መልእክት ነው ይሄንኛው አራተኛው ነብዩ ካመጡት መልእክት ከፊሉን መጥላት ሶስተኛው ነብዩን ራሳቸውን መጥላት አምስተኛ አልመሰረቱ መደሰት አንዱ የኒፋቅ መገለጫ ነው አልመሰረቱ መደሰት በምን ቢንኺፋድ ዝቅ ሲል ሲንኮታኮት ሲዋረድ بانخفاض በመዋረድ دين الرسول صلى الله عليه وسلم የነብዩ ሃይማኖት ሲዋረድ መደሰት የታባቱ እንኳንም እንደዚህ እኮ ነው የሚል አለ። ሙስሊሞች ሲመቱ እነ ኢራቅ ሲመቱ እነ ፍልስጤሞች ሲመቱ የሚደሰት ከሆነ አንድ ሰው ቁድስ ሲወረስ የሚደሰት ከሆነ فيه نفاق ኒፋቅ ነው። መናደድ፣ መበሳጨት፣ ቢያንስ ማልቀስ መቻል አለብን። በሚደርስብን ጥቃት ሙስሊሞች ላይ በሚደርሰው እኛ ጥሩ እንቅልፍ መተኛታችንን ሳይሆን ሙስሊሞች ለምን ይጎዱ? የትኛውም ዓለም ጫፍ ላይ ያሉ ሙስሊሞች አንደኛው የአካል ክፋዮች ናቸው። አንድነት አለ። ቋንቋ አይለየን፣ color አይለየን፣ ምን አይለየን፣ አንድ አንድና አንድ ነው። المسرة መደሰት ኺፋዲ ዝቅ በማለቱ ይህን ረሱል ሰለላሁ ዐለይሂ ወሰለም የነብዩ ድል ሲዋረድ መደሰት አንድ የኒፋቅ መገለጫ ነው። ትልቁ የኒፋቅ መገለጫ مسرة መደሰት ማለት ነው። እንኺፋብ ውርደት ሲደርስበት ሲመታ ሲጠቃ ማለት ነው። ስድስተኛ ስድስተኛ የኒፋቅ አይነት الكراهية መጥላት መጥላት በውስጥ መጥላት ምን ሊንትሳሪ ድን ሲያገኝ دين الرسول صلى الله عليه وسلم የነብዩ ድን የበላይነት ሲያገኝ መጥላት። እፍ እነዚህ ሙስሊሞች መጡ፣ እፍ እነዚህ ሰዎች እንደዚህ ገናናነት አገኙ። ይህም አይነት የሚሰማው ሰው ካለ ኒፋቅ ነው። የኒፋቅ አንዱ መገለጫ ነው። እኛ ጋር ላይኖር ይችላል። እንዳታስቡት የሚገራርም አለ። አረቡ አረቡ ዓለም ውስጥ አስገብተዋቸዋል፣ አስተምረው አሰልጥነው ለቀዋቸዋል። ይሄ ዲን ወደኋላ የሚያስቀር ነው እያሉ የሚናገሩ ሙስሊሞች አሉ። ሙስሊሞች ዲኑ ወደ ኋላ ያስቀረናል። ስለዚህ mixed መሆን አለበት ከፖለቲካው ጋር ወይም ደግሞ የፖለቲካው ተከታይ መሆን አለበት። ወደ ስልጣን መምጣት ያለበት ዑለማዎችና ስለ ዲን እስላም የሚያውቁ ሳይሆኑ በፖለቲካ የሰለጠኑ መሆን አለባቸው። እነሱ ከመጡ እንደዚህ ይፈጠራል። በቁርአን አንድ ሀገር ተዳደር ካል በደል ይፈጸማል። ጥሩ አይደለም። ዝሙት የሰራ ይቀጥቀጥ ሲባል አአ ይሄ አረመኔነት የተሞላበት ነው። ምዕራባውያን አይደሉም የሚሉት ሙስሊሞቹ ራሱ የሚሉ አሉ። በአሁን ሰዓት ይሄ የኒፋቅ መገለጫ ነው። አዝናቡል ገርብይን ይሏቸዋል። የምዕራባውያን ጅራቶች ወይንም የምዕራባውያን ጫጩቶች ይሏቸዋል። እነሱ ናቸው አስፈጻሚዎች መካከል ላይ የውጭ አምባሳደሮች ማለት ነው። የምዕራባውያን አምባሳደሮች አረብያ የሚናገሩ መስጊድ ውስጥ የሚገቡ ቁርአን የሚቀሩ አሉ። ይህን ተልኮላችሁ የሴቶች መብት ተብለው ኡ ይላሉ። ሴት ፓርላማ ትግባ ጩኸት ነው። የሴት ልጅ መብት ብለው የሚያስነሱት እነሱ ናቸው፣ ምዕራባውያን አይደሉም። ተግባባን አይደል? እንደዚህ አይነት አለ። ስድስቱ የኒፋቅ መገለጫዎች ናቸው። ነብዩን ማስተባበል፣ ነብዩ ካመጡት መልእክት ውስጥ የተወሰነውን ማስተባበል ነብዩን መጥላት ነብዩ ካመጡት መልእክት ውስጥ ከፊሉን መጥላት መደሰት ቢንኺሳቢ ዲን ረሱል ሰለላሁ ዐለይሂ ወሰለም የረሱሉ ዲን ውርደት ሲደርስበት መደሰት እፍ እንኳንም ተመትካ አባቱ ማለት ቀጥል ያለ አለ ሙናፊቅ ይህ ስድስተኛ አልከራህያ መጥላት የውስጥ ስሜት መረበሽ በምን ምክንያት ልንቲሳሪ ዲን ረሱል ሰለላሁ ዐለይሂ ወሰለም የረሱሉ ዲን የበላይነት ሲያገኝ መጥላት በውስጥ የጥላቻ ስሜት ማሳየት መከፋት ማለት ነው። የረሱሉ ጅል ምን ሲያገኝ ጅል ሲያገኝ ማለት ነው። ይሄ የትልቁ ኒፋቅ መገለጫዎች ናቸው። አሳለፍ ትልቁ ኒፋቅ ማለት ምንድነው? ትልቁ ኒፋቅ ማሁ ኒፋቁል አክበሩ አኒፋቁል አልኢዕቲቃድይ ነው። ከእምነት ጋር ከልብ ጋር የሚያያዘው ኒፋቅ ትልቁና ከኢስላም የሚያስወጣው ኒፋቅ ነው። ኒፋቅን አስገሩን እኔ ደግሞ ትንሽ ነው። النوع الأول ሁለተኛው አይነት እነዚህ አኒፋቁ ሲተቱ አንዋ ያላችሁ የማን ነው ወሃዘን ኒፋቅ ብሎ ነው የተነሳው ይህ ኒፋቅ የቱ ይህ ትልቅ ኒፋቅ ያለው ስድስት ፓርቶች አሉት ብለን ነበር የቀራነው ለራሱ ለትልቁ ብቻ ነው መጀመሪያ ኒፋቅን በስንት ነው የምንከፍለው በሁለት ምንና ምን አልአክበሩ ወልአስገሩ በሌላ አጠራር አልኢዕቲቃድዩ ወልዓመልዩ በማለት እንጠራዋለን እንደገና አለ ንፋቁል አክበሩ ትልቁ ኒፋቅ ስንት ክፍሎች አሉት? ስድስት። እነዛን ያዟቸው። ጥያቄ ላይ አመጣቸዋለሁ ኢንሻአላህ። እንደ ሁሉም ይመጣል እንዴ? እንደዛ ከሆነማ ራሱ ኪታቡን ሲጠል ይመጣል ብቻ ይመጣል። አነው አላው አለው አነው እስታኒ ሁለተኛው አይነት የኒፋቅ አይነት አንፋቁል አመልዩ በተግባር የሚገለጽ ኒፋቅ ነው። ይሄ ሁላችንም የሰመጥንበት ውሃ ነው። ሁላችንም የገባንበት ሀይቅ ነው። አኒፋቁል አመልዩ በተግባር የሚገለጽ ኒፋቅ ነው። ወሆ ይህ ኒፋቅን አመልይ አመሉ ሸይን አንድን ነገር መስራት መስራት ነው። ምን አዕማሊል ሙናፊቂን የሙናፊቆች መገለጫ ከሆነ ከሙናፊቆች ተግባር አንድ ተግባር መስራት ይሄ ኒፋቅን አመልይ የተግባር ኒፋቅ ይባላል። ሁላችንም ያለንበት ነው። ኢዕቲቃድዩ ኦ እሱ አደጋ ነው። ጀሃነም ውስጥ ያዘወትራል፣ ከኢስላም ያስወጣል። አደጋ ነው እሱ። ይሄ ኒፋቅን አመልይ በተግባር የሚገለጽ ኒፋቅ ይባላል። የልብ አይደለም። በልብ ሰውየው ንጹህ ነው። አላህን ያምናል፣ ነብዩንም ያምናል፣ ይወዳል፣ ቁርአኑንም ይወዳል፣ ሶላቱንም ይወዳል፣ ሁሉንም ይወዳል። ወላኪን ይዋሻል። እቺ ምን ትባላለች? ኒፋቀን አመልይ ትባላለች። ኒፋቀን አመልይ ማለት ወሆ አመሉ ሸይን አንድን ነገር መፈጸም ነው። ምን አዕማል ሙናፊቂን የሙናፊቆች መገለጫና የሙናፊቆች ተግባር ከሆነ ውስጥ አንዱን መስራት ኒፋቀን አመልይ ይባላል። መዓ በቃኢል ኢማን ኢማኑ ውስጥ እያለ ሰውየው ስለ ቀልብ በቀልብ ውስጥ ኢማን እያለው የሙናፊቆችን ተግባር ከሰራ ኒፋቅን አመል እየሰራ ነው ማለት ነው። ተግባባናል። مع بقاء ከመኖሩ ጋር الإيمان ኢማኑ በህይወት አለ። ስለ ቀልብ ልብ ውስጥ ኢማኑ በህይወት አለ። ወሃዛ ይህ አይነት ኒፋቅ لا يخرج من الملة ከጎዳና ሙሉ በሙሉ አያስወጣም። لا يخرج من الملة ከጎዳና ከኢስላም ሙሉ በሙሉ አያስወጣም። ላኪነሁ ነገር ግን ጉዳት አለው። ወሲለቱን ኢላ ዛሊክ ወደዛ ወደ ዋናው መዳረሻ ነው። ወደ ዋናው መንደርደሪያ ነው። ወደ ዋናው ኒፋቅ ማለት ነው። ወደ ትልቁ ኒፋቅ አልዓመልይ ማለት አመሉ ሸይን የሆነ ነገር መስራት ነው። ምን አማሊል ሙናፊቂን ከሙናፊቆች ተግባር አንድን ተግባር መፈጸም ኒፋቅን አመልይ ይባላል። መዓ በቃኢል ኢማን ኢማኑ በህይወት እያለ ፊልቀልብ ልብ ውስጥ وهذا ይህ አይነት ኒፋቅ ላ ዩኽሪጁ ሚን ሚላህ ከጎዳና ያስወጣል። ላኪነሁ ነገር ግን ወሲለቱን ኢላ ዛሊክ ኢለ ኒፋቅ አልአክበር መዳረሻና መንደርደሪያ ነው። ወሳሂቡሁ ፈጻሚው ሰውዬ ኒፋቅን አመልይን የሚሰራው ሰው የኩኑ ፊሂ አለ ውስጡ ኢማን ኢማንና ወኒፋቅ ኒፋቅ በአንድ ላይ አለ ውስጡ ኒፋቅና ኢማን አንድ ላይ ልብ ውስጥ ልቡን እየተሻሙ ይኖራሉ። ምን አይነት ኒፋቅና ምን አይነት ኒፋቅ? ኒፋቅን አክበርና አልኢማን አንድ ላይ ይኖራሉ አንድ ቀልብ ውስጥ እ እዛ ደኸለ እህዳሁማ ኸረጀትን ኡኽራ አንዱ ሲገባ ሌላው ይወጣል። ትልቁ ኒፋቅ ኩፍርም እንደዛው ነው፣ ሽርክም እንደዛው ነው። أكبر أكبر አክበሩ ሲገባ ኢማን ይወጣል። የሽርክም አክበር አለ፣ የኩፍርም የኩፍርም አክበር አለ፣ የኒፋቅም አክበር አለ። እነዚህና ኢማን ግን አንድ ላይ ሊኖሩ ይችላሉ። አስገሮቹ ከሆኑ ማለት ነው። ኒፋቅን أصغر እየሰራ እየዋሻ አንድ ሰው ኢማን የለውም እንዳለ፣ ግን ኢማኑ ተጎድቷል። የተጎዳ ኢማን ነው ያለው እንጂ ኢማኑን ጭራሽ ይጠፋል ማለት አይደለም። ሁላችንም በውሸት ዓለም ውስጥ ስንቱን እንዘባርቀዋለን። ምድር ላይ ኢማን ያለ አይገኝ ማለት ነው። ስንት በጣም በጣም እንዋሻለን። ሁላችንም ከሌዎች ከለከሌዎች የሚባል የለም። ይሄ ኢማኑን ሆኒፋቅ እዚህ ሰውዬ ውስጥ ምን አለ? ኢማንና ኒፋቅ አንድ ላይ ልብ ውስጥ እየኖሩ ነው። ወኢዛ ከሱረ ከበዛ ሷረ ይሆናል ቢሰበቢህ በዛ በመብዛቱ ምክንያት ሙናፊቀን ኻሊሶን ፍጹም ንጹህ ሙናፊቅ ይሆናል መጨረሻ ላይ። ኢማኑና እንትኑ እንደ መጠናቸው እየኖሩ ነው። አንድ ሰው ኒፋቁ እንደ ውሸቱ መጠን ነው። ኢማኑም እንደ ኢማኑ መጠን ነው። ኢማኑ እየፋሳ ውሸታምነቱና የኒፋቅ ባህሪው እየጨመረ በሄደ ቁጥር ማንኛው እያመዘነ ይሄዳል። የኒፋቅ ባህሪው እያመዘነ ይሄዳል። መጨረሻ ላይ ፍጹም ሙናፊቅ ይሆናል። ፍጹም ሙናፊቀን ኻሊሰን ፍጹም ሙናፊቅ ይሆናል። አንድ ደግሞ ኢማኑ በጣም ያሸንፋል። አንዳንድ ጊዜ ይዋሻል፣ አንዳንድ ጊዜ የሆነ ነገር ያደርጋል። ኢማኑ ያመዝናል፣ ግን የሙናፊቅ ትንሽ ጫፍ አለችበት ርዝራጭ ይባላል። ተግባባን አይደል? አልገባችም መሰለኝ። ወሳሒቡሁ ሰውየው የኩኑ ፊህ ውስጡ ሊኖር ይችላል። ኢማኑ ወኒፋቁን ኢማንና ኒፋቅ አብረው እውስጡ ሊኖሩ ይችላሉ ልብ ውስጥ ወኢዛ ከሱረ ከበዛ ሷረ ይሆናል። ከበዛ ምን ከበዛ የኒፋቁ እንትኖች ከበዙ ድርጊቶች ከበዙ ሷረ ይህ ሰውዬ ይሆናል። ቢሰበብ በዛ በበዛው በኒፋቅ ስራ ምክንያት ሙናፊቀን ኻሊሰን ፍጹም ሙናፊቅ ይሆናል። ወደሌሉ ለዚህ ማስረጃ አለይህ ቀውሉሁ ሰለላሁ ዐለይሂ ወሰለም ይህ ነብዩ ንግግር ነው። ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ፣ አርባዑን አራት መንኩነ ፊሂ በውስጡ ያሉበት ካነ ይሆናል ሙናፊቀን ኻሊሰን ፍጹም ሙናፊቅ ይሆናል። ፍጹም የሙናፊቅን ካባ ለብሷል። ፍጹም የሙናፊቅ ባህሪ ነው ላዩ ላይ ያለው። ግን አሁንም ኢማኑ የለም ማለት አይደለም። አሁንም ለምን ኢዕቲቃድ አይደለም አመልይ ስለሆነ ነው። በጣም ይሸፍነዋል ነው እንጂ የሚባለው ፍጹም ወደ ኒፋቅ ዓለም ገብቷል ማለት አይደለም ይላሉ። ላኪን የነብዩ ሐዲስ ግን ያሰራል በጣም አለይህ ቀውለሁ ሰለላሁ ዐለይሂ ወሰለም አርበዑን አራት من كن فيه በውስጡ ያሉበት አራት አይነት ተግባር አንድ ሰው አራት አይነት ተግባር ካለበት كان ይሆናል ይህ ሰው منافقا خالصا ፍጹም ሙናፊቅ ይሆናል። አራቱም ተግባር በአንድ ጊዜ ከተገኙበት ፍጹም ሙናፊቅ ነው። ومن كانت فيه ያለችበት ደግሞ خصلة አንድ ብቻ አንድ part ያለበት كانت فيه خصلة አንድ part አለበት ማለት ነው። አንድ ክፍል የኒፋቅ ክፍል ያለበት አንድ የኒፋቅ ክፍል አለበት ነው የሚባለው። አራቱም የኒፋቅ ክፍሎች ካሉበት ደግሞ ፍጹም ሙናፊቅ ነው የሚሆነው ይላሉ ነብዩ عليه الصلاة والسلام። ወመን ካነት ፊ ኸስለቱን ኸስላ ምንድን ያልኳቸው አንድ ስፋት ያለችበት ማለት ነው። ምን ሁነ አይ ምን ሀኡላ ኢል አርባዕ ማለት ነው። ከነዚህ ከአራት የኒፋቅ አይነቶች አንዱ ካለበት ካነት ፊ ኸስላ አንዱ ብቻ አለበት ይባላል። ምን ኒፋቅ ከኒፋቅ አንድ ብቻ አለችበት حتى يدعها أي حتى يتركها እስከሚተዋት ድረስ እስከሚተዋት ድረስ አንድ ፋርት አለችበት ይባላል። ሁለት ካለበት ሁለት የኒፋቅ ፋርት አለበት ይባላል። ሶስት ካለበት ከአራት ውስጥ አራት አለ ሶስት አለበት ይባላል። አራት ካለበት ደግሞ ፋረ ሙናፊቁን ኻሊስ ፍጹም ሙናፊቅ በቃ ፍጹም መገለጫቸው ይሄ ነው የሙናፊቆች አርባዑን አራት ኩነ ፊህ ያሉበት በቀልቡ ውስጥ በልቡ ውስጥ ያሉበት አራቱ ነገራቶች እንቀራቸዋለን። አራቱ ያሉበት ሙናፊቀን ኻሊሰን ፍጹም ሙናፊቅ ነው። ወመን ካነት ፊህ ውስጡ ያለበት ልብ ውስጥ ኸስለቱን አንዱ አይነት አሁን ከምንቀራቸው ከአራቱ አይነቶች ውስጥ አንዷ ያለችበት ሚንሁነ ከአራቱ አንዱ ያለበት ካነት ፊህ ውስጡ አለበት ማለት ነው። ኸስለቱን አንድ ኒፋቅ አይነት አለችበት ሚነ ኒፋቅ ሐታ የዳሃ እስከሚተዋት ድረስ አንደኛ እነ ያራቱን ኢዘ እቱሚነ ኻል ሲታመን ይከዳል፣ አደራውንም ከታርጎ ይበላል። ኢዘ እቱሚነ ታማኝነት ሲሰጡት ኻል ያታልላል፣ ይሸውዳል ሰዎችን በገንዘብ ብቻ አይደለም። ኢዘ እቱሚነ ኻል ቱሚና ቢሶላቲ አይደል አማና ላይ ያችልሃል አይደል እ ለም ተሕሚልሃ አሰማዋቱ ወልአርድ ወልጅባል ተራሮች፣ ሰማያት፣ ምድር ያልተቀበለውን አደራ ተቀብለናል። የሰው ልጆች ያንን አደራ መብላት የለብንም። ልንሰግድ፣ ልንጾም፣ ልንገዛው፣ ሽርክ ላንፈጽም፣ ቢድዓ ላንሰራ፣ ሱንዮች ፍጹም ሙስሊሞች ልንሆን እዚሁ ማህበራዊ ህይወት ውስጥ ራሱ ኸያና የሚባል አለ። ኢዛ እቱሚነ ተአማኝነት ሲሰጡ ታላቅ ተአማኝ ሲሆን በጉርብትና ይሆናል ገንዘብ የሚያስቀምጡበት ምስጢር የሚንገሩ ተአማኝ ሲያደርጉት ኻን ይሸውዳል፣ ያታልላል፣ አደራውን ይበላል። ገንዘብን ካስቀምጡበት አላውቅም ይላል። ምስጢርም እንትን ካሉት እንዳትናገር አደራ ብለው ካሉት ይዘረዝረዋል። ሰው የተጣላ ቀን ያባክነዋል። እዛ እቱሚነ ተአማኝነት ሲሰጡት ኻን ምን ያደርጋል? ኻን ምንድነው ኻን ማለት ከኔ ጋር ሆነሽ ሌላ ቦታ እንዳታይሽ ኪታባችን ብቻ ተመልከቱ አንደኛ ኢዛ እቱሚነ ተአማኝነት ሲሰጡት ኻን ይኸይናል፣ ይሸውዳል፣ ያታልላል፣ አደራውን ይበላል ማለት ነው። ኻነ ማለት አደራውን ይበላል። አንድ ባህሪ ነው። አለን ይሁንኛ እንመንበት ወኢዛ ሐደፈ ሲያወራ ከደብ ይዋሻል። ሲያወራ ይዋሻል። የእነማን ባህሪ ነው ይሄ? የሁሉ የሙናፊቆች ባህሪ ነው። የሙናፊቆች ባህሪ ነው። ሲታመን ኢዛ እቱሚነ ተአማኝነት ሲሰጡት ኻን አደራውን ይበላል። ወኢዛ ሐደተ ሲያወራ ከዘብ ይዋሻል። ሁለት ወኢዛ አሃደ ቃል ኪዳን ሲገባ ገደር ያታልላል፣ ቃሉን ያፈርሳል፣ ያሟላ ቃሉን ያሟላ ቀጠሮውን ይክዳል፣ ያፈርሳል። ከትንሿ ቀጠሮ እስከ ትልቁ ድረስ አህድ ማለት ነው። አህድ ኢለላህ ለአላህ አለን ቃል ኪዳን አለ። አለስቱ ቢረቢኩም ቃሉ በላ አኸዘ አላሁ ሚና አልዓህደ ወልሚሳቅ ቃል ኪዳን ከኛ ይዟል። ከትንሹ አህድ እዚህ እኛ የምንቀጣጠራት እዚህ ቦታ ላግኝ ከምንባለው ጀምሮ እስከ ጫፍ ድረስ አህድ ነው። ወኢዛ አሃደ ቃል ኪዳን ሲገባ ገደር ያታልላል። ምን ያደርጋል? ቃሉን ያፈርሳል። ሶስት ወኢዛ ኻሰመ ሲከራከርና ሰውን ሲከስ ደግሞ ፈጀር በውሸት ላይ ተሞርክዞ ነው። የእሱ ያልሆነን የኔ ነው ያላደረገውን አድርጓል ብሎ ይከሳል። ወኢዛ ኻሰመ ሲከራከር ፈጀር ውሸትን ተሞርክዞ ነው። ውሸትን መሰረት ባደረገ መልኩ ነው። አራቱ ባህሪያቶች የማን ባህሪ ናቸው? የነማን ባህሪ ናቸው? የሙናፊቆች አራቱም። አንድ ሰው የሚያታልል ከሆነ የሚዋሽ ከሆነ ቃሉን የሚያፈርስ ከሆነ ሲከራከር በውሸት ላይ ተሞክዞ ከሆነ አራቱም ባህሪ አንድ ሰው ላይ ካሉበት ምንድነው ይሰው እ ፍጹም ሙናፊቅ ፍጹም ሙናፊቅ ከኢስላም ይወጣል። ፍጹም ሙናፊቅ ከኢስላም ይወጣል። አይወጣም። ምን ይል ስለሆነ ይሄ እ አመልይ ስለሆነ ኢቲቃድይ አይደለም፣ አመልይ ነው። በተግባር የሚገለጽልኝ ተግባርይ ስለሆነ ተግባርይ የሆነ ስራ ደግሞ ሙሉ በሙሉ አያስወጣም ከኢስላም። ግን ፍጹም የሙናፊቆችን ካባ ተከናንቧል፣ ለብሷል። በቃ ፍጹም የሙናፊቅ ባህሪ እላዩ ላይ አለ። ሙናፊቆች ላይ የምታየው ባህሪ ሁሉ ውስጡ አለ። ባይሆን በውስጡ ብቻ ኢማን አለው እንጂ አይጠላም። አራቱም ውስጥ እንመዘንና እንኩና ፊህ ፈልነኽሩጅ ያአላህ አላህ ይርዳን። ወላሂ በጣም የሚከብድ ነገር ነው አይደል? አላህ ይርዳን። ከዚህ አላህ ያውጣል። ቃል ኪዳን የማይፈቀድ ከሆነ ሸርዕይ በሆነ ነገር ነው ቃል ኪዳን ቃል ኪዳን ሸርዕይ ባልሆነ ሸሪዓ በማይደግፈው ነገር ቃል ኪዳን ተያያዥነት የለም። መጀመሪያ ቃል ኪዳንም አይፈቀድም። መጀመሪያ አይፈቀድም። ኋላ ገይረ ሸርዕይ መሆኑንም ካወቀ ይተዋል። በዚህ ቃል ኪዳን ላይ ሁለቱም ደግሞ አቋም ያላቸው መሆን የለበትም። ሸርዕይ መሆን አለበት ቃል ኪዳን ከሸሪዓ ሚዛን ነው የምናየው። እንደነ ይሄ ቃል ኪዳን ሸርዕይ ነው። በዚህ በተለያየ ነገር ቃል ኪዳን ይገባል። ሐታ ፊ ጂዋዝ አለ ቃል ኪዳን ኡማውን ያተራመሰ ይሄ ነው። እንደዛ ብሎ ነገር የለም። ሸሪዓችን የለም። ቃል ኪዳን እኔ ከተመረኩ በኋላ ገባሻለሁ ከዛም በኋላ እንጋባለን። እንደዚህ አይነት የለም። ወላሂ እንዳትሸወድ። ማንንም ካለህበት እንደዛ ብሎ ነገር የለም። ካገባህ አግባ፣ ካላገባች ትቶ አንተም ቶ አንተም ተይ ዝም በል። የለም እንደዛ ብሎ ኪዳን ብሎ ነገር የለም። ሸሪዓ እስላም አያውቀው። ወይ ኸጥባ ታደርጋለህ፣ ትጠየቅ፣ ኡት በልና ትጠይቅ። እምቢ ካሉ እምቢ አሉ፣ ሌላ ፈልግ። ስንት ነገር አለ። አላህ ብዙ ነገር አለው። እሺ ያለሷ ምድር ስትሰንጠቅ ሰማይ ይፈነጣጠቅ ብሎ ነገር የለም። በቃ ወላሂ የለም። እንደዚህ አይነት አህድ ብሎ ነገር የለም። እኛ እያተራመሰን ያለው አህድ ነው፣ ቃል ኪዳን የሚባል ነገር። ቀጥታ አንተም ጠይቅ ይባላል። ትጠይቅ ጠይቅ አልሆንም ከተባለ አይሆንም። በቃ አለቀ። ሌላ ትርምስ والله አለ ፈመን ሰማዐት ፊህ ተቀየመሽ አሰላሙ አለይኩም ፈመን اجتمعت فيه የተሰባሰበችለት የተሰባሰበችበት ሰው هذه الخصال እነዚህ አይነቶች የተሰባሰቡበት አለ አርባ አራቱም አይነቶች የተከማቹበት ሰው ፈመን اجتمعت فيه ውስጥ የተከማቹበት ሰው هذه الخصال እነዚህ አይነቶች እነዚህ ፓርቶች አልአርባ አራቱም ከላይ የቀራናቸው በሐዲስ ውስጥ ፈቀድ እጅተማዐ ፊህ ሸሩ አደጋ ሁሉ ተከማችቷል። ዓለም ላይ ያለ አደጋ ውስጥ አለ። በቃ አራቱም የተሰበሰቡበት ሰው ፈቀድ ሰማዓት ተከማችቶበታል። ፊህል አርድ አሸር አደጋ የተባለ ሁሉ ዓለም ላይ የሚሰራ ጥፋት ሁሉ ላይ ላይ አለ። ግድያ ውስጡ አለ። የሚገርምህ ነገር ግድያ ውስጡ አለ። ዝሙትም ውስጡ አለ። እዚህ ውስጥ ይወጣል። ብዙ ነገር ይሰራል። ይሄ ነገር إذا أحد غدركم من كسر أحد الله لأن تعالى الزنا ولكن زنا ብዙ ነገር አለ ውስጡ። አራት ነገሮች ነብዩ እንዲከቡ ወንጀልን ሁሉ 300 ወንጀል ከሚቆጥሩ ምን አደረጉት? አራቱ ውስጥ ይካተታል ሁሉም ነገር። አራቱ ውስጥ ያሉበት ሰው አደጋ ሁሉ ተከማችቷል። እነዚህ አራቱ ካሉበት ደግሞ ዝሙትን አይሸሽም። አራቱ ካሉበት ሶላት ላይ መጣ ይችላል። አራቱ ካሉበት ማዕሲያ የተባለ ቀላል ነው ነሱ እንደ ፈዓለ ለከዲብ አልሙእሚኑ የዝኒ ወልሙእሚኑ የስርቅ ወልሙእሚኑ የፍዓሉ ልመዕሲያ የግታር አኻህ ወላኪን ላ ይክዝብ ሙእሚን አይዋሽም። መን የክዝብ የድኹሉ ፊህ ሽኩ ሀታ ፊ ዐቂደቲ የሚዋሽ ሰው ሀታ ዐቂዳው ላይ ጥርጣሬ አለ። ሀታ ዐቂዳው ላይ ተጽዕኖ አለው። በጣም ውሸት የሚባል ነገር ሙእሚን ዝሙት ይሰራል ብለዋል። ሙእሚን ግን አይዋሽም ነው ይሄ አደገኛ አነጋገር ነው፣ የሙናፊቅ ባህሪ ስለሆነ ማለት ነው። ውሸት ከለመደ ያ አላህ ዲናችን የመጣው እኮ በእውነት እኮ ነው። ዲናችን አላየንም፣ ነብዩን አይተናል አላየንም፣ እነ ቡኻሪን አይተናል አላየንም። እውነት ኢኽባር የሚባል ነገር የእምነት ሁሉ የጀርባ አጥንት ነው። ውሸት ከተቀላቀለ አለቀልን። ይሄ ይሄ አሁን ፈውዛን የሚባል ሰው አላየናቸውም። ይህን ኪታብ የጻፈውን ሰው አናውቅም፣ ግን በተአማኝነት ነው እየተሸጋገረ ያለው ሃይማኖት። እዚህ ውስጥ ውሸት ገባ ማለት እኮ ከስር መሰረቱ ፈረሰ ማለት እኮ ነው ነገራችን። ለዚህ ነው ውሸት አደገኛ አይሆንም። አደገኛ ነው ውሸት ማለት አቤት ምን ካደረገ አዎ አይ ሙእሚን ይሳሳታል። ይሄማ ከባኢረ ዝኑብ እኮ ነው። المؤمن لا يزني حينما يزني وهو مؤمن የሚል ሐዲስ አለ። ነብዩ ዓለይሂ ሰላቱ ወሰላም የተናገሩት አንድ ሙእሚን ዝሙት በሚሰራበት time በዛች ሰዓት አት ዛት ሞመንት ኢማን የለውም ነው የሚሉት። ኢማኑ ወጥቶ በአየር ላይ ነው የሚሆነው። አደገኛ ነው ሐዲሱ አገላለጹ ማለት ነው። ዝሙቱን በሚሰራበት ሰዓት ኢማኑ እያለው አይደለም የሚሰራው። ኢማኑ ይወጣና ራቁቱን ደፋር ይሆናል፣ እላይ ይወጣል ኢማኑ። ልክ ሲመለስ ከዚናው ከጨረሰ በኋላ ይመለስበታል ይላሉ ዑለማ። በዛች time ከሞተ ጥያቄ ምልክት ውስጥ ይገባል። በዚች ሐዲስ ግን አይከፍርም። አሁን እንዳለ ምንድነው ሙእሚን ዝሙት ይሰራል። ሙእሚን የሆነ ነገር ይሳሳት ይችላል። ይሄ የተውባ መስመሮች ናቸው ከባኤረ ዝኑብ ነው የምንላቸው እንጂ ከኢስላም ያስወጣሉ ማለት አይደለም ሙሉ በሙሉ ፈመን እጅተማዓት የተከማቸችበት هذه الاربع هذه الخصال الاربع እነዚህ አራት ነገሮች ፈቀድ እጅተማዓት ሸሩ አደጋ ሁሉ ተከማችቷል ላይ ላይ ይሄ ሰውዬ ወኸሉሰት ፊህ እሱ ላይ ተገልጻለች ኸሉሰት ፊህ ፍጹም ግልጽ ሆናለች ንዑቱል ሙናፊቂን የሙናፊቆች ባህሪ ንዑት ማለት ሲፋት ማለት ነው ባህሪያቶች ወኸሉሰት ፊህ እሱ ላይ ፍጹም ግልጽ ሆነዋል ኸሉሰት ፊህ ፍጹም ግልጽ ሆነዋል። ግልጽና ግልጽ ሆነዋል። ምን ኑዑቱል ሙናፊቂን የሙናፊቆች መገለጫ። ከዚህ ውጭ ያላቸው ሙናፊቆች ይሰግዳሉ አብረው፣ ይጾማሉ አብረው፣ ሀጅ ይሄዳሉ አብረው፣ ጅሃድ ይወጣሉ አብረው፣ ከነብዩ ጋር ይንቀሳቀሳሉ አብረው በአንድነት። ምን ልዩነት አለን? ባህሪያቸው ይችላል። እነዚህ አራቱ መገለጫቸው ናቸው። እነዚህን አራቱን የተላበሰ እነሱን ይመሳሰላል። የውስጥ ልዩነት ነው። አላሁ ያዕለም ማዳ ይፈዓል። የመልቂያማ አላህ የሚሰራውን ያውቃል። ስለዚህ ሰው ለማንኛውም ፈቀድ ይስተምዓ ፊ አደጋ ሁሉ ተከማችቶበታል። አራቱ ነገር የተከማቸበት ወቀሉ ሰፊ ፍጹም ግልጽ ሆኗል። ኑዑቱል ሙናፊቂን የሙናፊቆች ባህሪዎች ሁሉም በላዩ ላይ ተከማችተዋል። ይሄ ሰው ወመን ካነት ፊህ ዋሂዳ አንድ ከአራት ውስጥ አንድ ያለበት ደግሞ ሷረ ፊህ ኸስለቱ ሚን ኒፋቅ ከኒፋቅ አንድ አይነት አለበት ማለት ነው። ኸስላ አይነት ማለት ነው። አንድ አይነት አለችበት ማለት ነው። ፈኢነሁ ጉዳዩ እንዲህ ነው ቀደጅ ቀድ ይስተሚዑ ሊከማች ይችላል። ቀድ ይስተሚዑ ሊከማች ይችላል። ፊል ዐብድ በአንድ ባሪያ ላይ ሊከማችበት ይችላል። ኺሳሉ ኸይሪን ጥሩ መልካም ነገርና ወኺሳሉ ሸርን አደገኛ ነገር ሊከማችበት ይችላሉ። ይህንን እናውቃለን። ኢማንና ጧዓና ማዕሲ አንድ ላይ ይከማችልን ሊኖሩ ይችላሉ አይደል? ተገባችሁ? ፈኢነሁ ይህን ይመስላል ነገሩ ቀደ ይስተሚዑ ሊከማች ይችላል ፊል አብድ በአንድ በአላህ ባሪያ ላይ ኺሳሉ ሸር ኸይርን መልካም ስራና ወኺሳሉ ሸርን መጥፎ ተግባር ሁለቱ አንድ ሰው ላይ ሊከማች ይችላል። እዚህ ጧዓ ያደርጋል፣ ሱና ሰግዶ ሲወጣ ይዋሻል። ያለ ነው። አለ ባህሪያችን ነው ሳይሆን ግን ሊገኝ ይችላል። አንድ ሰው ላይ ጥሩ ኸይር የሆነ ኺሳልም ሊኖረው ይችላል፣ መጥፎም ባህሪ ሊኖር ይችላል። አንድ ሰው ላይ ሊከማች ይችላል። ይሄ አልገባችሁም? በአንድ ባሪያ ላይ ይከማቻል። ኺሳሉ ኸይር መልካም ነገር፣ وخصال شر መጥፎም ሊኖር ይችላል። وخصال إيمان ኢማን እና وخصال كفر ونفاق ኩፍርና ኒፋቅም አንድ ላይ ሊገኙ ይችላሉ። አንድ ሰው ኢማንም ኩፍርም ኒፋቅም አብረው ሊኖሩ ይችላሉ። አክበር አክበሩ ማለት ነው አይደለም። አክበሩ ከሆነ አይከማችም። አንድ ሲገባ ሌላ ይወጣል። ኩፍር ከገባ አክበሩ ኢማን ይወጣል ሙሉ በሙሉ። እንዲሁም ኒፋቅ አክበሩ ከገባ ኢማን ሙሉ በሙሉ ይወጣል የለም ወላኪን አስገር አስገሮችና ኢማን አንድ ላይ ሊከማቹ ይችላሉ እንደ አቅማቸው ሰውዬ ውስጥ ይኖራሉ እንደ አቅማቸው ወኺሳሉ ኢማን የኢማን አይነትና ወኺሳሉ ኩፍሪ ወኒፋቅ የኒፋቅና የኩፍር አይነትም ሊከማቹ ይችላሉ አንድ ሰው ውስጥ ወየስተሒቁ ሚን ሰዋብ ወየስተሒቁ ይህ ሰው ያገኛል ይገባዋል ሚን ሰዋብ አጅር ይገባዋል ወልዕቃብ ቅጣትም ይገባዋል ይህ ሰውዬ ቢሐሰቢ በመጠኑ ማቃመ ቢሂ እንደሰራው ሚን ሙጂባት ዛሊክ ከሚያረጋግጠው ነገር ማለት ነው። ጀነትንም ከሚያረጋግጠው ጀሃነምንም ከሚያረጋግጠው እንደ ስራው መጠን ጀዛውን ያገኛለው መልካማ እንጀራችን መጀመሪያ አንድ ሰው ኢማንም ኩፍርም ውስጡ ይኖራል። ኢማንም ኒፋቀን አስወርም ውስጡ ሊኖር ይችላል። ይህ ሰው ሞቶ ወደ ጀነት ዓለም እዛ የውመል ቂያማ አላህ ፊት ሲቀርብ እንደ ስራው ነው ጅዛውን የሚያገኘው። ኸይሩ አመዝኖ ከሆነ ብዙ ኸይር ያገኛል፣ በዚህ ይቀጣል። ይሄ ደግሞ በጣም በዝቶ ከሆነ ኸይሩ አነስተኛ ሆኖ ከሆነ እንደ ሸሩ መጠን ደግሞ ቅጣቱ እየጨመረበት ይሄዳል። በቃ እንዳጨማመሩ አልገባችሁም? በሚጨምረው አካል ብዛት ያገኛል። ኸይሩ ጨምሮለት ከሆነ ኸይሩ ያመዝናል የሚያገኘው በዛች የተወሰነ ይቀጣል። ኒፋቁ በጣም አመዝኖ ከሆነ ማእሲያው በጣም ብዙ ነው። እሺ ያለችው ኸይር ትንሽ በዚህ ሁሉ ማእሲያ ተቀርፎ ወደ ጀነት እንደገና ይመለሳል። ሁሉም እንዳለው መጠን ነው ማለት ነው። ኸይሩ ከበዛለት ኸይር በጣም ያገኛል። መጥፎ ከበዛበት በጣም መጥፎና ቅጣቱ ያመዝንበታል ለማለት ተፈልጎ ነው። አልገባችሁም? ኺሳል አልኸይርና ኺሳል አልሸር ይከማቻል። وخصال إيمان وخصال كفر ونفاق። የኢማን አይነትና ወከይፋሉ ኩፍሪ ወኒፋቅ የኒፋቅ እንዲሁም የኩፍርን አይነት ሊኖሩ ይችላሉ። ውስጥ አንድ ሰው ውስጥ ይኖራል። ወየስተሐቁ ይህ ሰው ይገባዋል፣ ያገኛል። من الثواب አጅር ያገኛል። بحسب ما قام به እንደ ስራው መጠን ቢሐሰቢ በመጠኑ ማለት ነው። ማቃመ ቢሂ እንደ ሰራው ስራ መጠን ያገኛል። ተገባናል። በቃ ሁሉም እንደ ስራው ያገኛል የምንለው አባባል እኮ አለ። በቃ ሁላችንም የስራችን እናገኛለን፣ ሁላችንም የእጃችን እናገኛለን። ምን ማለት ነው? ጥሩ የሰራ ጥሩ መጥፎ የሰራ መጥፎ አንድ ሰው ላይ እንደየስራችን እናገኛለን ማለት ራሱ እኮ ለሁለቱም ይሆናል። እንደ ስራ ታገኛለህ። ብዙ ስራ ካለ በዛ ጥሩ አጅር ታገኛለህ። በሰራሃት ማዕሲያ ደግሞ በመጠኗ ቅጣት ታገኛለህ። ቅጣቱ በጣም የሚያመዝን ነገር ሰርተ ከሆነ ኢማን አንዳንድ ጊዜ ከሆነ የምትሰራው እንደዛው ነው። ዒቃቡ ያመዝንብሃል። ያለቻት ኸይር ደግሞ አነስተኛ ትሆናለች ማለት ነው። ሁሉም እንደ ስራው ያገኛል። በቃ በሐሰቢ ማቃመ በሰራው ስራ መጠን የእጁን ያገኛል ሁሉም መቼም የሰው ልጅ ሁለት ሰርቶ ይሄዳል ፍጹም እንደ ነብይ ካልሆነ በስተቀር ይህም አላህ የወፈቃቸው የአላሁ ልጆች ካልሆኑ በስተቀር ሁለት ነገር ነው ሰው ሰርቶ የሚሄደው። ሁላችን የሚያስጨንቀን ነው። ሁላችንም ላይ ያለ ተግባር ነው። ምን ማዕሲያም እንሰራለን፣ መስጊድን መጥተን ጀማዓ እንሰግዳለን። አይደል ሁለት ነገር ነው የውመል ይዘን የምንሄደው። ስራችን በጣም ጧዓችን አመዝኖ ከሆነ ይችን በቃ አፎ ትብያለሁ ዱላ ሊባል ይችላል አንድ የሰራው ስራ ደግሞ አደገኛ ከሆነ በጣም ብዙ ወንጀል ይዘህ መጣው። ይሄንንም ሊምር ይችላል አላህ ሊምር ይችላል። ግን ቅጣት ብንገባ ወደ ቅጣት ዓለም ውስጥ ቢሄድ ትንሽ የሰራ ትንሽ መዕሲያ የሰራና ብዙ መዕሲያ የሰራ እኩል አይደለም የሚቀጣው፣ ይለያያል። እዛ ማለት ነው። አንድ ሰው ጥሩ ተግባር ይኖራል፣ መጥፎም ይኖራል፣ ኢማንም ይኖራል፣ ኩፍርና ኒፋቅም ይኖራል። ወይስተሐቁ ምን ሰዋብ ከአጅር ያገኛል ወልዒቃብ ከቅጣትም ያጋጥመዋል ቢሐሰቢ በመጠኑ ማቃመ ቢሂ በሰራው መጠን ሙጅባት ዛሌ ያንን ነገር የሚያረጋግጥለት ወይ ጀነትን ወይ ጀሃነምን የሚያረጋግጥለት ወይ ዒቃብን ወይ ሰዋብን የሚያረጋግጥለት እንዳ እንዳሰራሩ ያገኛል ማለት ነው። ግልጽ አይደለም ይሄ ወሚንሁ ከኒፋቅ ይመደባል። ምን አተካፍሉ መሰልቸት አን ሶላቲ ከሶላት መሰልቸት እፍ ተኙ ተኙ ይላል። ውደቁ ውደቁ ልክም ጠዋት ለሱብሂ ማን ይነሳ ካልጋው ላይ ራሱን ማን ያንሳው ከትራስ ላይ ይሄን አተካስሉ ሚን ኒፋቅ የሙናፊቆች ባህሪ ነው። የሙናፊቅ ባህሪ ላይ አራቱ ተነግሮናል። ፍጹም ባህሪያቸው ነው። ደግሞ ሌላም የሙናፊቅ ባህሪ አለ። አስቀሉል ሙናፊቂን አስቀሉ ሶላቲ አለል ሙናፊቂን ከሶላት በሙናፊቆች ላይ እጅግ የሚከብዱ ሸክም የሚሆንባቸው ማና ማን ነበር? ዒሻና ሱብሒ ዒሻና ሱብሒ ናቸው። አንድ ራሱ የኒፋቅ መገለጫ ነው። ይሄ ቶሎ ሰግደን መተኛት የለብንም። ስለ እንግባባ እፍ አራት ሰዓት ድረስ ጠብቅ ነው እንደ የምታገኘውን ክፍያ ነው ማየት ያለብህ። ሱብሃንአላህ ዒሻን የሰገደ አዳሩን ሲሰግድ እንዳደረ ነው ተብሎ እየተቆጠረልህ ያንን ነው ማየት ያለብን። አብዛኛውን ጊዜ የምንሸወደው cash በ cash የሆነ ገንዘብ ነው የሚያታልለን። እንቅልፋችን ቀድመን የምንተኛው ምን ለማድረግ ነው? ለመቸከል ለሊት ተነስቶ ማለት ነው። ለመከከል ምን ለማግኘት ጥሩ grade። ከጥሩ grade ጀርባ ብር። በቃ ይሄ ነው። ጀማዓ ሰግደን የምናገኘው ደመወዝ ምንድን ነው? ጀነት አውራብ ነገሩ ግን cash ነገር አይናችን የሚታየን ነገር ለኛ የሰው ልጅ ነው በቃ ስሜት ስለሚያራውቀን ወንንሁ ከዚህ መደባል ከኒፋቅ التكاسل መከለከ አኒ ሶላቲ ከሶላት ማል ጀማዓ ፊል መስጂድ መስጂድ ጀማዓ ከመስጂድ መስላት የራሱ ቅነት መገለጫ ነው። በጣም ብዛት ወደ ጀማዓ የማይመጣ ከሆነ ሰውየው አደገኛ ነገር ላይ ነው ያለበት። ምክር ልንመክረው ይገባል። በጣም የሚዘናጋ ከሆነ ቀስ ብሎ የሚያደርገው ወይ መጨረሻ ረካ መሯሯጥ አለብን። በቃ የሆነ ነገር የሚያመልጥ የሚያስከል እንደዛ መሆን አለበት። عن الصلاة مع الجماعة في المسجد مسجد مكتو جماعة كمسجد مزنازات فإنه يه من صفات المنافقين የሙናፊቅ ባህሪ ነው فالنفاق نفاق ማለት ሸሩን እጅግ እጅግ አደገኛ ነው መጥፎ ነው መጥፎ ነው ሸሩን وخطير አደገኛም ነው النفاق فإنه من صفات المنافقين ከሙናፊቆች ባህሪ ነው من صفات المنافقين ምን ማለት ምን فإنه من صفات المنافقين ምን ሶላት ላይ መዘናጋት ፈንፋቁ ንፋቅ ሸሩን አደገኛ መጥፎ ነው ሸር ነው ተንኮል ነው የተንኮል ዋናው ነው ወኸጢሩን አደጋ ነው ጅደን እጅግ በጣም አደጋ ነው ወካነ ሰሃባ ሱሐቢዮች ነበሩ የተኸወፉነ በጣም ይፈሩ ነበር ምን الوقوع فيه ውስጡ ከመዘፈቅ ይፈሩ ነበር ሰሃቢዎች አደገኛ ስለሆነ ሸሩን ወኸጢሩን ጅደን እጅግ ተንኮልና በጣም አደገኛ ነው። ኸጢሩን ጅደን አደገኛ ነው። ኒፋቅ ማለት ኒፋቅ ማለት አደገኛ ነው። ወካነ ሰሃባ ሰሃቢዎች ነበሩ ከዑመር ብን الخطاب كان يسأل حذيفة بن اليمان صاحبه صاحبه ምንድን ነው የሚባለው? حذيفة بن اليمان ምን በመባል ይታወቃል? صاحبه سر رسول الله صلى الله عليه وسلم لكنا نهيجي فالنفاق شر وخطر جدا وكان الصحابة صحابية نبر يتخوفون يفروا نبر من الوقوع فيه كمزفك وسطه وسطه كمزفك يفروا نبر قال ابن أبي مليكة ابن أبو مليكة قال ابن أبي مليكة እብነ አቢ ሙለይካ የሚባለው ታቢዒይ እንዲህ ይላል እንዲህ ይላል ታቢዒይ ነው አድረክቱ ሰላሲነ ምን አስሐቢ ረሱላህ ሰለላሁ ዐለይሂ ወሰለም ረሱል ጋር ከነበሩ ሰሐቢይ ሰላሳ ሰሐቢይ አግኝቻለሁ ይላል ታቢዒይ ነው ከነብዩ ዘመን አልደረሰም ሰላሳ ሰሐባ በህይወት አግኝቻለሁኝ አለ እንቁ ነበሩ በዛ ሰዓት ከዋክብቶች ናቸው ያ አላህ ሰሐቢይ በህይወት ማግኘት ሰሐባን ያየን ደግሞ የሚያይ ራሱ በእንትን ነበር እየሄዱ የረሱልን ሰሐባ ይታቸዋል አዎ አንድ ሰሐባ ይቻለሁ ይላል እንዲህ ምን ይመስላል ብለው ይጠይቁ ነበር። ኢባዳው ላይ እንዴት ነው? ያ አላህ ፍቅራቸው ማለት ሱሐባን ያየን ያየ ሱሐባ ያየን ያየ ያየም ራሱ ደረጃ ነበር። ተነስተኛ ኢባዳ ላይ ጠንካሮች ናቸው። ሱሐባን ያየ ራሱ እብዶች ናቸው እንደ ይሉን ነበር እኮ أدركت ثلاثين ثلاثة نبي كانوا من أصحاب رسول الله صلى الله عليه وسلم كرسول الصحابي ثلاثة صحابي كانوا بهيوت أبي كاتشوال كلهم ثلاثهم يخاف النفاق نفاق يፈሩ ነበር على نفسي እያንዳንዱ በራሳቸው ላይ ንፋቅን ይፈሩ ነበር سبحان الله إنما ናቸው ንፋቅን የሚፈሩት صحابة محمد عليه الصلاة والسلام هؤلاء الأجلاء الذين جهادوا مع محمد في جنب محمد على الكفر بكفر لا يوطئ نفسهم لازم يتراصروا አደገኛ ነው እንስሳት። ስለዚህም ልንፈራው ይገባል። እዚህ ይበቃል። ሰላም አለይኩም ወራህመቱላሂ ወበረካቱ